السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا ومرحبا تفضل حياكم الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه الحمد لله بتوفيقه وامتنانه ان شاء الله تعالى زاري كبلوغ المرام من ادله الاحكام ምንማማረው ሳምንታዊ ደርሳችን ዛሬ የምንነሳው باذنillah ሐዲስ ቁጥር 172 ላይ ይሆናል 172 ላይ እንነሳለን ርዕሳችን ያው ሽሩጡ ሶላት ላይ ነው የሶላት ቅድመ ሁኔታዎችን እያነሳን አንድ ሁለት ሶስት ብለናል ዛሬም ያው ከንጽህና ጋር የተያያዙ ነገሮችን የምናየው ማለት ነው اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته أستاذ عليكم السلام ورحمة الله بسم الله الرحمن الرحيم وعن أبي سعيد رضي الله عنه قال قال رسول الله صلى الله عليه وسلم إذا جاء أحدكم المسجد فلينظر فإن رأى في نعليه عذا أو قذرا فليمسه وليصلي فيهما أخرجه أبو داود وصححه ابن خزيمة جزاك الله خيرا وعن ابي سعيد الخدري رضي الله عنه ابو سعيد الخدري صحابي ناتشو رضي الله عنه قال قالوا منالو قال رسول الله صلى الله عليه وسلم يا الله ملكتنيا የሚከተለውን ተናግረዋል ሰምቻለሁ አሉ ምናሉ اذا جاء احدكم አንዳችሁ በሚመጣ ሰዓት ወይም በሚሄድ ሰዓት አልመስጂድ ወደ መስጂድ መስጊድ ጋር ሲመጣ ወይም መስጊድ ወደ መስጊድ ሲሄድ فلينظر ያስተውል ይመልከት ነዘራ እንግዲህ ያው መመልከት አየ ተመለከተ ለማለትም ነው አስተዋለ ለማለትም ይተረጎማል ነዘራ ያው ሲያይ ነው የሚያስተውለው እንደውም አንዳንድ ጊዜ ሳያስተውል ካየ አያ ይባል አስተውሎ ሲያይ ነው አንድ ነገር የሚቀርጸው ማለት ነው فلينظر ያስተውል ያረጋግጥ ይመልከት ወደ ምኑ ወደ ሰውነቱ ጠቅላላ ልብሱ በተለይ ደግሞ ጫማ ጫማ መሬት ለመሬት ስለሚመጣ ጫማውን በደንብ መዳበስ አለበት فإن رأى فينا عليه آذى ያው ዋናው ነገር ጫማ ስለሆነ ነው አሁን የፈለገው ነው እንጂ ሌላም ቢሆን ያው መታየት አለበት فإن رأى ካየ فينا عليه ሁለት ጫሞቹ ላይ አንድ ጫማ ላይ ቢሆን ያው ነው ሁክሙ ማለት ነው ፊና عليه ግን ሁለት ጫሞቹ ላይ ካየ አዛ ማለት የሚረብሽ ነገር ቆሻሻ ነገር ማለት ቆሻሻ ነገር አዛ ይባላል ለምን لانه يؤذي الناس ሰውን ይረብሻል አይደል ቆሻሻ ነገር ንጽህና ግን አይረብሽም ስለዚህ አዛ አለው አላህ ነብዩ መሐመድ ሰለላሁ አዳሉት ቆሻሻውን ነገር ማለት ነው ፈኢራፊን ዐለይ አዳ ቆሻሻ ወይም የሚረብሽ ነገር አው ቀደረ ሸኩ ምን ራዊን ዘጋቢው የሰማው ቀደር ይበል አዳ ይበል ተጠራጥሯል ለማንኛውም ማንም ሆነ ማን ቆሻሻ ነገር የሚረብሽ ነገር ያየ ሰው ጫማው ላይ ፈልየምሰህሁ ይፈግፍገው ይበሰው ማለት ይፈግፍገው ለማለት ነው ማበስና መፈግፈግ ታውቃላችሁ ይለያያል ያው ታብሶ የሚለቅ ነጃሳ ይኖራል ተፈግፍጎ የሚለቅ ይኖራል ያስለቀቀው የተፈለገው ለማንኛው በመፈግፈግ ውሃን ባያጥበው ወሊሰሊ ይስገድ ፊሂማ በሁለቱም ጫሞቹ በሁለቱም ጫሞቹ ፈግፍጎ አብሶ መስገድ ይችላል አልአዛ ياتي بمعنى القول المكروه የሚጠላ ንግግርም አዛ ይባላል የሚረብሽ ማለት ነው ንግግር ያ ايها الذين امنوا لا تبطلوا صدقاتكم ቢልመኒ ወልአዛ ይላል አላህ ሶደቃ ሶድቃችሁ ያ የሶደቃችሁለትን ሰውዬ ትናንትኛ አብልተን አጠጥተን አልብሰን እዚህ አድርሰንህ ዛሬ ግን ይህን ትላለህ ዛሬ አልታዘዝም ትላለህ አይደል እንደዚህ እያሉ መናገር አዛ ተባል طيب እንደዚህ ሀገር ሸርጋችሁን አታበላሹ ነው ወደ አዛሁም ይላል ሙዳወት ወደ አዛሁም ማለት መጥፎ መናገር መረበሽን አቁም ማለት አዛ የሚለው بمعنى القدر ይመጣል ለቆሻሻ አሁን አሁን ለያዘው ርዕስ ማለት ነው ويسالونك عن المحيض قل هو اذى ሰልፈና ስለ ወራ ባይጠይቁሃል እሱ ቆሻሻ ነው በላቸው ቀደር ነው ማለት ነው አዳም አዝ ቦታ ላይ ቀዲረ ሸው فهو ቀዲሩን ቀዲረ يقدر ታይበ يتعب እንደሚባለው የግራመሩ ትምህርት ማለት ነው وهو ወሰኹ ቀደር ማለት ቆሻሻ ማለት ነው አዛ አው ቀደር ያለው ተጠራጥሮ ዘጋቢ ያው ማናቸው ዝሮ ዝሮ አንድ ናቸው ከዚህ ሐዲስ ማን አخرج አቡ ዳውድ داود وصحابه ابن خزيمان ያለን ሐዲሱ ዝሮ ዝሮ صحيح ነው ሼኹል አልባኒም ኢርዋኡል ገሊል የሚባል ክታባቸው ላይ ሰሂህነቱን አረጋግጠዋል ይላል ከዚህ ሐዲስ የምንወስደው ጀዋዙ ሶላት ፊናዕለይን ሁለት ጫማ መስገድ ይቻላል መቼ ንጹህ ከሆኑ ማለት ነው በጫማ በንጹህ ጫማ መስገድ ከቢድዓ ሳይሆን ከሱና ነው ማለት ነው ቆሻሻ መስጊ ነገሮ ጫማዎችን ለብሶ ሄዶ መስጊ መግባት ይከለከላል ከለበሰም ገና ጧሃራው ሲደርስ በሩ ላይ ወደ ጧሃራው ከመግባቱ በፊት አይቶ ቆሻሻ ካለ በመፈግፈግ በማስለቀቅ መግባት ይችላል ነው ዝም ብሎ ዘሎ መስጊድ አይገባም ሳይረጋግጡና ሳይመለከቱ ሳይመለከቱ ፈለንዙር ያሉ ለዚህ ነው ቆሻሻ ካለ ያስለቀቀው ከሌለው ሰግዶ ገብቶ ይስገር ነው አንድ ሰው ነጃሳ ነጃሳ መሆን አላወቀም እንበል ወይ ደግሞ ቢያቅም ሶላት የሚያበላሽ አልመሰለውም ጃሂል ነው አያቅም ሰገደ በነጃሳ ልብስ ወይም በነጃሳ ጫማ ሶላቱ እንዴት ነው ይበቃል ወይስ ይመልሰው ኖ አዎ ተቃራኒዎች ናቸው ሐሳቦች አይመልስም ይመልሰው ወይ no ከሆነ አይመልስ አይመልስ ነው አዎ ካለ ይመልስ ማለት አይመለስም ሶላቱ ከተሰገደ በኋላ ከሆነ ባለማወቅ ወይም ረስቶ ከሆነ ባለፈው ተደጋግረናል አይመለስም ሶላቱ ለወደፊቱ ግን መጠንቀቅና ማስተዋል የግድ ነው እንላለን ያለፉ ሶላቶችን መልሶ አንላቸውም طيب ረበና ማስረጃው ምንድነው ልትሉ ትችላላችሁ ማስረጃ አለው ዝም ብለን አይደለም የምናገረው የሳያቅ በነጃሳ ሰገደ ወይ ረሳ ከዛ በኋላ ግን ነጃሳ መሆን አረጋገጠ ከሰገደ በኋላ ሶላቱን አይመልሰው ያልንበት ረበና ላ تؤاخذنا ان نسينا او اخطانا እ ብለው ጠይቀው አላህ Subhanahu Wa Ta'ala ተቀብሏቸዋል ربنا لا تؤاخذنا ان نسينا او اخطانا ያለውን ተቀብሏል አላህ ስለዚህ ረስተን ተሳስተን ከሆነ የሰራ ነው እንዳትይዘን እንዳቀጣን ማለት ነው መርሐባ ሻልቀጣችሁም ብሏል ስለዚህ ሶላቱ ይበቃል ለማለት ማስረጃ ነው እንላለን ሌላው መስጂድን ማክበርና ማላቅ አለብን ማለት ነው በቤታችሁ ሲገቡ ጫማችሁን ተመልከቱ አልተባለም አይደል መስጊድ ሲገቡ የተባለው መስጊድ በጣም ክብር ሊሰጠው የሚገባ ቦታ ነው ለዚህም አላህ Subhanahu Wa Ta'ala ወጧሂር በይቲየ للطائفين والقائمين والركع السجود ይላል ቤቴን አጽዳ ለማን ጧፍ ለሚያደርጉ ቂያም ለሚያደርጉ ለሚያጎነብሱ ሱጁድ ለሚያረጉ በግንባር ለሚደፉት ሁሉ ቤቴን አጧሃራላችሁ አለ አላህ በይቴ አለ ያው ካዕባ ነው የተፈለገው ወላኪን ወአን المساجد لله ነው ሁሉ ማንኛውም ቦታ ለመስጊድ የአላህ መስጊድ ነው ክብር አለው ማለት ነው ስለዚህ ከዚህ ሐዲስ የምንወስደው ምንድነው ሸርጥ ነው ንጽህና ሸርጥ ነበረ ነገር ግን ባለማወቅ መርሳት ይሄ ሸርጥ ቢጓደል ያው ይቻላል በሌላ ማስረጃ አለዛ ንጽህና ከሌለ ሶላት ሶላት ሊሆን አይችልም ነው የምንለው ቀጣውን ሐዲስ ሞክሩ السلام عليكم ورحمة الله وبركاته السلام ورحمة وعن أبي هريرة رضي الله عنه تعالى عنه قال قال رسول الله صلى الله عليه وسلم إذا وطئ أحدكم الأذى بكفيه فطهورهما التراب أخرجاه أبو داود وصححه ابن حبان طيب وعن أبي هريرة كأبو هريرة كصحابي المشهور تزجب رضي الله عنه أنه قال እርሳቸው አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አሉ اذا وطئ احدكم وطئ አካል احدكم ሳይሆን احدكم ነው አሐዱ ሚለው የግስ ባለቤት ነው በግራመሩ ስለዚህ የግስ ባለቤት ነው መርፉዕ ነው የሚሆነው በዶማ ነው የሚነበበው ዳሉ ድረስ ማለት ነው اذا وطئ احدكم አንዳችሁ በሚረግጥ ሰዓት አልአዛ بمعنى النجاسه ቆሻሻ ነጃሳ ነገር ረገጠ እንደሆነ ቢኹፈይሂ በሁለት ኹፎቹ ኹፍ ያው አማርኛው ኹፍ ነው እንግዲህ ያው ቆዳ ነክ ሆኖ ጫማ ላይ የሚለበስ እንደ ካልሲ ከጫማ ግቢ የሚለበስ ነው እሱ ይባላል አንዳንድ ጊዜ ሊራመዱበት ይችላሉ ማለት ነው ያው ከካልሲ የተሻለ በመሆኑ እናሱ ተነጅሶ ከተገኘ አንዳች ከረገጠ ፈጡሁሩሁማ የሁለቱም ኹፍ ማጽያው ማጥጦሃሪያው ከቆሻሻ ማስለቀቂያው ማለት ነው ፈጡሁሩሁማ ማለት አቱራቡ አፈር ነው በአፈር በመፈግፈግ ብቻ ንጽህናውን ያገኛል ውሃ ያስፈልገውም اخرجه ابو داود وصححه ابن حبان ሐዲሱ ደካማ ነው ሸውካኒ ግን በዚህ ዙሪያ ብዙ ዘገባዎች አሉና ይቀዊ بعضه بعضا ከፊሉ ከፊሉን ያጠናክረዋልና ትንሽ ቦታ ይሰጠዋል የሚል ነገር ለእህትጃጅ ይበቃል የሚል ነገር አላቸው ወጢአ ሰሚዐ እንደምንል ወጢአ እንላለን ወጧአ ወይ ሞጧአ ሳይሆን ወጢአ ነው የሚባለው ነው በማዕና ዳሰ መርገጥ ማለት ዳስ ዳሰ በአረበኛ አንድ ሰው በመኪና አንድ ሰው አንድ ነገር ከገጨው ዳሰሁ ነው የሚሉት ገጨው ለማለት ለማለት ቢኹፈይሂ ለአንዱ ሲሆን ቢኹፊሂ ነው የምንለው ለሁለት ሲሆን ቢኹፈይሂ ነው የምንለው እሺ ጦሁር ጦሁሩሁማ ጡ ሳይሆን ጦ ነው የምንለው ለምን ለሸይ الذي يتطهر به ለምንጸዳዳበት ነገር ጦ በጧኡ በፈታ ነው የሚነበበው ለንጽህናው ከሆነ በዶማ የሚነበብበት ቦታ ይመጣል ቱራብ የሚለው እንግዲህ ያው ካፈር በላይ ያለ ከምድር ላይ የሚገኝ አፈር አፈር ነው ታውቁታላችሁ ማናዑመ ሚን አዲም الارض ከዚህ ሐዲስ የምንወስደው ምንድነው አዛ ማለት ነጃሳ ማለት ሲሆን እንደ ቆሻሻ የሚቆጠር ሁሉ ያካትታል በጫማ ተረግጦ ቆሻሻ ነው የሚባለው ሁሉ ይላል እና ማጸዳጃው ምንድነው ማስለቀቂያው አፈር ላይ መፈግፈጉ ነው ነጃሰቱ ኹፍ ማበሱ መፈግፈጉ በቂ ነው ውሃ ያስፈልገውም ነው ሸሪዓችን ለህዝቦች ላማኞቹ ከታቸው ማገራራት መካከል አንዱ ግድ ማጠብ አለባችሁ ሳይለን በመፈግፈግ ይጦሃር ይጦሃራል ብዙም አትርከሙ ማለቱ ወሊላሂ الحمد ነው እሺ ان النبي صلى الله عليه وسلم قال فليدلكهما بالتراب فان التراب لهما طهور من للام حديث هذا شيخ الإسلام تيمية لم يأمر النبي صلى الله عليه وسلم أمرا عاما بأن تزال النجاسات بالماء ነብዩ አለይሂ ሰላቱ ወሰለም ጠቅላላ የሆነ ትእዛዝ አልሰጡም በምን ዙሪያ ነጃሳ የሚባለው ነገር ሁሉ በውሃ ብቻ ነው መጧራት ያለበት ውሃ ያስፈልገዋል አላሉ ነጃሳን አስለቅቁን ያሉ በመፈግፈግም ሊሆን ይችላል በማጠብም ሊሆን ይችላል ግድ በአንድ ነገር በውሃ ብቻ እንወስነውም ነው وقد اذن بازالتها بغير الماء في مواضعها ለምሳሌ استجمار ሰገራ ተጠቅመን ውሃ ማጥባን እንገደድም በሶፍትና በድንጋይ ነገር ማጽዳት እንችላለን ወነ አለይን ጫማችን ቆሻሻ ረግጦ ማጠብ አይጠበቅብንም የሴቶች ልብስ ከታች ያለው አፈር ላይ የሚጎተተው ቀጥሎ የሚመጣው አፈር ያጧሃረዋል ብለው ተናግረዋል ይሄ ሁሉ እንግዲህ ሚን ተይሲሪ ወሰማሐቲ ዲንና አልእስላሚ ወሊላሂ الحمد طيب قتلوا وعن معاوية ابن الحكم رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن هذه الصلاة لا يصلح فيها شيء من كلام الناس إنما هو التسبيح والتكبير وقراءة القرآن رواه مسلم እሺ ሙአዊያ ኢብኑ አልሐከም ከተባለው ሱሐቢ ተዘገበ ስራውን አላህ Subhanahu Wa Ta'ala ይውደድለትና ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ሲናገሩ ሰማሁ ይሉና ኢነ هذه الصلاه ይህች ሶላት ይህች ሶላታችሁ ወይም ይህች ሶላታችን ላ يصلح فيها በውስጧ አይስማማም አይፈቀድም ሸይኡን አንዳች ነገር ሊቀላቅሉ አይፈቀድም ምን ከላሚናስ ከሰዎች ተራ ወሬ ማለት ነው ከሶላት ጋር ግንኙነት የሌለ ተራ ወሬ የሰዎች ወሬ ሊቀላቅሉባት አትፈቀድም ወይም አትስማማም ሀዳ ምንድነው የሚደረግባት انما هو التسبيح ነው ሱብሃንአላህ ማለት ወተክቢሩ አላሁ አክበር ማለት ወቅራአቱ القرآن ቁርአንን መቅራትና ወቅራቱ አልአዝካር ያው ነብዩ አለይሂ ሰላቱ ወሰለም በመቅራት ያስተማሯቸው ሩኩዕ ላይ ሱጁድ ላይ ከሩኩ ስንነሳ ከሱጁድ ስንነሳ ምንቀራቸው አሉ እነዚህ እነዚህ ናቸው እንጂ የሚፈቀዱት የሰው ወሬ አይፈቀድም طيب አሁን ዝጋም እያለን ነው ሶላትን ከሚያበላሹ አንዱ ወሬ ማውራት ነው ማለት ነው የት ሶላት ውስጥ ስለዚህ ሶላት ውስጥ የሰው ወሬ አይፈቀድም ወይም አይስማማም የሚቻለው ተስቢሁ ተክቢራው ቅራቱ ቁርአን ነው ነው ተስቢህ የሚለው ተክቢር የሚለው አዝካር አጠቃላይ ሶላት ውስጥ የምንላቸው አዝካሮች ያጠቃልላል ቅራቱ ቁርአን ያው በምንቆም በሳህ ምንቀራው ማለት ነው ረዋሁ ሙስሊም ላ يصلح ላ አፍራሽ ነች في المضارع لا النافيه ስገባበት لا النافيه ስገባ ምን ይሆናል مرفوع ይሆናል لا يصلح ተብሎ ቢሆን ግን ላሟ ላመናህያ ነበር ምንላት አሁን ግን ላመናፊያ መሆኗን ላይስሉሁ በዶማን በበነዋል ነው የሚለው طيب لا ላይስሉሐም ነገር አለ በዶማ በፈታት ነበብ ትችላለህ ያው ራስ ይችላል ህግ አለው ለማንኛውም አይ ይፈቀሰ ወሬ ማውራት ነው ይሄ ሐዲስ የመጣበት ዝም ብሎ እንዳይመስላችሁ ሰበበ ንዙል አለው ልክ ቁርአን አንቀጽ አንዳንድ ቦታ ላይ የወረደበት ምክንያት እንደሚባለው አንዳንድ ሐዲሶችም ዝም ብሎ ነብዩ አለይሂ ሰላም ድንገት የማይናገሯቸው ምክንያት አይተው የሚናገሯቸው ሐዲሶች አሉ አንድ ሰው ነበር አነጠሰው ሶላት ውስጥ እያለ ምንድነው የምናደርገው ጎናችን ያለ ሰው ካነጠሰው ሶላት ውስጥ ሆኖ ምን ማለት አለብን ዝም ምንም طيب ወተሽል አጢስ ብለን ያነጠሰውን ሰው ሐቁል ሙስሊሚ አለ ሙስሊሚ ሲቱን አይደል የሙስሊም መብት አንድ ሙስ የአንድ ሰው የአንድ ሙስሊም መብት ስድስት ነገር አለበት ከዛ መካከል ሲያነጥሰው አልহামዱሊላህ ካለ ተሸምቱ يرحمك الله በለው የሚል ሐዲስ ነበረ ይችን ሐዲስ የቀራ ሰው እንግዲህ ያው ሶላት ውስጥ ቢሆን ሊጠቀማት ይችላል ማለት ነው ግን ሐዲስ بعض يفسر بعضه بعضا አንዱን ሌላው ሐዲስ ያብራራዋል ስለዚህ እዚህ ቦታ ላይ ሰውየው አነጠሰውና ሶላት ውስጥ እያለ ፈሸመቱ ፈሸመተሁ ሙአዊየቱ ሐከም ይው ሐዲስ የሚያወራልን ሰውዬ ማለት ነው يرحمك الله አለው የቱ ነው መርካቱ እንዲያቱኝ في الصلاه ማለት ነው ሶላት ውስጥ ሆኖ فانكر المصلون من الصحابه ተጋጆቹ ከሷሃቦች እንዴት ሶላት ውስጥ እያለህ ለምን يرحمك الله አልክ የሚል ምልክት አሳዩት ደግሞ ካወሩ ሁለት ጀነስም አብሮ ገ ማለት ነው ምልክት ሰጡት በሚገባው ነገር ማለት ነው وبعد الصلاه ከሰገዱ በኋላ ሶላቱ ተጠናቆ ካለቀ በኋላ علمه النبي صلى الله عليه وسلم ነብያችን አስተማሩት ይሄን ሰውዬ ምን አሉት ሶላት ውስጥ يرحمك الله አይባልም ምክንያቱም ይሄ ሰወሬ ነው ان هذه الصلاه ይቺ ሶላት لا يصلح فيها شيء من كلام الناس انما هو التسبيح والتكبير وقراءه القران ብለው አስተማሩት ምክንያቱ ይሄ ነው ነው ሌላው ሰውን ማናገር ሰውን ማናገር ሶላት ውስጥም ቢሆን ማነው ሶላት ውስጥ ሆኖ ሰውን ማናገር በዱዓ አኳ ቢሆን ዱዓ መሳይ በሆነ ቃል ማለት ነው ሁን ብሎ አውቆ ሰውየውን የሆነ መልእክት የሚሰጠው ነገር ሆኖ ዱዓውን ከቀረው ሶላቱን ያበላሸዋል አሉ ሁቃዎቻችን ወተብጥሉ ሶላቱ ቢካፊል ኺጧብ ያሉ በካፈል ኺጧብ ሶላት ይበላሻል ካፈል ኺጧብ ቢከ ቢኪ ቢኩማ ቢኩም ቢኩን ምንላች ካፏ ካፈል ኺጧብ ትባላለች ባንተ ባንቺ በእናንተ የምንለው ነገር ማለት ነው ካፈል ኺጧብ ነች ይችን የሚያመልክ ነገር ከተጠቀመ ሰውየው ሶላት ውስጥ እያለ ሶላት ይበላሻል አንዱ ኪታብን አንሳ ኪታብን ይዘክር ለማለት ፈልጎ ሶላት ውስጥ እየሰገደ ኪታቡን ጥሎ ሲሄድ ያየውና ያ ያህያ خذ الكتاب بقوه አለ ይሄን ቁርአን አነበበ ማለት ነው ያው ቁርአኑ ለተወሰነ ሰው ቢሆንም መጽሐፉን በደንብ አገ ያዘው ማለት ነው ስለዚህ እኔ ረሳውን ሰው ለማስታወስ ይሄን ቁርአን ቀራ ወጋዎቻችን ሶላት ይበላሻል እያሉ ነው ቢንየት ቁርአን አይልም ይቀራው አሁን ሰውየው ቢንየት ቁርአን ሰን ቢንየት ሙኻጠባ ሰውየው በማናገር ሐሳብ ነው የቀራውና አሉ ይሄ ነው እንግዲህ ካፈር ኺጣብ ሙኻጠባ የተባለው ይሄ ነው ያም ሲያነጥ ሰው ይርሐሙከላህ ማለት ይርሐሙከ ያሸካፋ ይዘንልህ ይዘንልሽ ይርሐሙኪላህ የምትለው ካፈ ኺጣብ ናትና አይቻልም ነው ሌላው ሶላት ውስጥ እያለን ሰውን ማናገር የተከለከለው ለምንድን ነው ሶላት ያበላሻ እስከመባል የደረሰው ለምንድን ነው አነ ሙኻጠበተ الناس ሰዎችን ማናገር ሶላት ውስጥ እያሉ ኢዕራድ عن مناجات الله تعالى አንድ ሰው ሶላት ሲገባ ዩናጂ ረበሁ ተብሏል ዩናጂ ረበሁ ጌታውን እያመሳጠረ ወይም እየተመሳጠረ ነው ያለው ከጌታው ጋር ምስጢር ዞን ያለው ተብሏል ታዲያ ጌታ ጋር ምስጢር የያዘ ሰው አክር ያን ነገር ጥሎ ወደ ውጭ ይዞራል አይሆንም እንደው አንድ ንጉስ እያናገርን እኮ ወጣ ስንት ሌላ ሰው አናናገርም ይደብራል فقد جاء في البخاري ومسلم من حديث انس وغيره ان النبي صلى الله عليه وسلم قال اذا قام احدكم في صلاته فانه يناجي ربه ቡኻሪ ሙስሊም ያለ ሐዲስ ነው አንዳችሁ ሶላቱ ሲቆም ጌታውን እያናገረ መሆኑን አውቆ ቦታ ይስጠው ይሄን ሶላት እንደ ቀላል ነገር ዝም ብሎ እያሾፈ እየቀለደ መስገድ የለበትም ነው طيب ሌላው ሶላት ውስጥ የገባ ሰው ሊሰራው ከሚገባና ከሚወደድ ነገር ቀልቡን ሰብሰብ አድርጎ ወደ ሶላቱ ማንጣት አለበት የሚናገረውን የሚቀራውን ዱዓ ተህያቱ ለላሂ ወሰላቱ ሱብሃነ ረቢል አላ ሱብሃነ ረቢል አላ ሱብሃነ ረቢል አዚም የሚላቸውን ምን ማለት እንደሆነ ማዕናውን ትርጉሙን ቀልቡ ላይ ያመጣ ይስገዳሉ አብዛኛው ዱዓችን አላህ ዘን ተቀባይነት የማያገኘው ሱራቱ የምንቀራው ዱዓ እኮ ብዙ ነው እንዴው መቅራታችን አፋችን ለምዶ እንቀራዋለን እንጂ ቀልባችን ዘካቢ የለም የዛሬው ሶላት ትክክል አይደለም ያለው ነገር ነው እስከዛሬ ከዚህ ቦታ ተነስቼ እዚህ ቦታ ተደርስ ነበር ሶላት የሚያልቀው አለ ዛሬ ገና መሃል ሀገር ነው ያለቀው አለ ለምን ዝም ብሎ የሚያስበው ሌላ ነው ሶላቱ ያስበው የነበረው ነገር ሳይጨርስ አለቀበት ማለት ኢማሙ ጨርሰበት ለዚህ ነብዩ አለይሂ ሰላቱ ሰምናሉ ፊስ ሶላቲ الصلاه አሉ ሶላት ውስጥ busy የሚያደርግ ነገር አለ ያው የሶላቱ ጉዳይ busy የሆነ ሰው ስራ ይሰራል ያን ያዘው busy ያደርገው ነገር ይዞት ሌላ ስራ ይሰራል እነ في في الصلاه لا ቢዚ የሚያደርግ ነገር አለ ሶላት ውስጥ አና ከዛ ውጭ ወደ ሆነ ነገር ያትሆኑ ማለት ነው እሺ ምናልባት ይሄን ሰው የሶላት አስመልሰውታ አላስመለሱትም በነገራችን انما هو التسبيح والتكبير وقراءه القران ነው የሚፈቀደው እንጂ ሰው ማናገር አይቻልም ብለው ሶላት መልስ ያላሉትም አሁን እንደምናየው በዛው ቀጠለ ማለት ነው ስለዚህ በጅህልና ባለማወቅ ያው ተናግሯል ሶላት ተበላሽቷልና መልስ አላሉትም በዙ ቀጥሏል ነገር ግን አልሙሲ ሶላተው የሚባል ደግሞ ሌላ አለ ውጪ ገብቶ መስጊድ ውስጥ ገብቶ አሰላሙ አለይኩም በነቢያችን ሰግዶ ወደ እሳቸው መጣ ተስገድ ያሉት ተመለሰ ሰገድና መጣ አሁን ተመለሰ አሉት ሰገደ አሁንም መልስ አሉት አይ ከዚህ በላይ እንግዲህ እኔ አላቀበትም መታሰምሩ ካለ አስተምሩኝ ከዛ በኋላ ሶላቱን እንደዛ ከስገድ ብለው አሳይተው አሰገዱት ይላል እዛ ላይ በመሳሳቱ አስመለሱት እዚህ ላይ ግን ይሄን ሰው ይርሐሙ ከላህ በማለቱ አላስመለሱትም ይሄ ነገር እንዴት ይታያል የሚል ነገር ያመጣሉ ይሄን ሐዲስ ለማስማማት ሶስት አይነት አማራጭ አለን ይላሉ አንደኛው ያልሙሲ في ሶላት የተባለው ሰውዬ ተረከ ማሆ ዋጅቡ في الصلاه ሶላቱስ ዋጅብ ነገር ትቷል ሙአውያ ግን የተከለከለ ነገር ነው የሰራው ግፋሽ ልዩነቱ አታውራ ማለትና ተረጋግተ ስገድ ማለት ይለያያሉ ትእዛዝና ክልከላ ናቸው ክልከላ ነገር የጨመረውን ሰውዬ አዎ አላስመለሱትም ያጓደለውን ሰውዬ ግን አዘዙት ማለት እንችላለን ولذا فإن تارك المأمور لا يعذر بجهل ولا نسيان يا الله ሩኩዕ ሱጁድ አጋሽ ስገዱ ተባለ አጓደለ ሰውየው ሶላቱ ይበላሻል ይበላሽ ይበላሻል بخلاف فاعل المنهي عنه የተከለከለውን ነገር የሰራው ሰው በሰራው ሰውዬ ተቃራኒ እሱስ አይመልስም ለምን لانه معذور في حال الجهل والنسيان በመርሳትና ባለማወቅ ዑዝር ይሰጠዋል አውቆ ከሆነ ግን ሶላቱ ይበላሻል እያወቀ መነጋገር እንደሌለበት እያወቀ የተነጋገረ ሰው ሶላቱ ይበላሻል አሁን እዚህ ጋር ትልቅ ፍቅህ እየነገርኳችሁ ነው በደም እየሰማችሁ ከሆነ ሶላት ውስጥ እያላችሁ ሶላት ውስጥ መሆን ረሳችሁና አጋጣሚ ውሃ ቀበኛ አለች አንዱ አብሪግባ ወይ አለ ሰውየው ረስቶ ነው ሶላት መሆኑን ሶላቱ ይበላሻል አይበላሽም ሶላቱ አይበላሽም ረስቶ ባለማወቅ ከሆነ ነገር ግን ሶላቱስ መነጋገር እንደማይፈቀድ ያቃል ታቃለች ንበል ግን እየሰገደ ያለ ስንቃ ቃቀብለኛል ሶላቱ ይበላሻል የመጀመሪያውን መቀመጥ ረካተ ለቀመጥ ዋጅብ ነው ትዛዝም ቢሆን ረስቶ ቆመ ሰውየው መጨማካካሻ ሰይድ ሰው ይውረድ ነው የምንለው አውቆ ከተነሳስ ቸኮል አለና መኪና ላይ መልጠው ሆኖ እንደርሰው ጥሎ ተነሳ ሶላት ይበላሻል ነው የምንለው ሶላቱ ይበላሻል ነው አብዛኝ እነማ العمل بالنيات ነው አንዱ ተግባር ሶላት ያበላሻል አያበላሽም ማለት ነው ስለዚህ አንዱ ብቻ የሚያይሰው ሶላት ባጥል ነው ይለዋል ታቷ ይሰጣል በዛ ነው በዛኛው ይሄኛው ሰው ይሰጣል ያ መሆን የለበትም ተፍሲል አለው ሸሪዓችን ለእያንዳንዱ መልስ ሰጥቷል طيب ሌላው ሁለተኛው አንዱ እንግዲህ ዋጅብን የተወና የተከለከለን የጨመረ ሰው ይለያያል ለዚያ ያን ያስመለሱት የኛን ያላስመለሱት ሁለተኛው ማስማሚያ ان المسيء ترك ما تقرر ثبوت أس ما تقرر ثبوت اصله መረጋገጡ መሰረቱ የተረጋገጠ የሆነ ነገር ነው የተወው ያልሙሲ ሶላቱ የተባለው ሙአዊያ ግን ከመሰረታዊ ጉዳይ የወጣ ያፈነገጠን ነገር ነው የሰራው እኒ ሐዲሱ አህሊን ቢጃሂልያ ይላል ነው አዲስ ሰልሜ ነው ይላል ይርሐሙከላህ ያልኩት ይላል አሰለምቴ ብዙ ነገሮችን ያቀማል አሁን አሁን ግን ሙስሊም መሰረታዊ ሙስሊሙም ከአዲስ ሰለምቴ ባሰበት ጃሂል የሆነበትም ጊዜ ሞልቷል ነገር ግን ይስታል ተብሎ የሚገመተው አዲስ ሰለምቴ ነው እና እኔ ሐዲሱ አህዲን ቢጃሂልያ ከጃሂልያው አዲስ መጥቼ ወደ እስላም ወደ ብርሃን ገብቼ ያለሁበት ሰዓት ነበረ አላይ ስለዚህ يرحمك الله ማለቱ ሱራት ማበላሽን አያቅም ማለት ነው والشرائع لا تلزم المسلم الا بعد بلوغها اياه اياها الشرائع لا تلزم الا بعد العلم بها فلا يقضي ما لم يعلم وجوبها واجب مهران ያላወቀ ሰው قضاء አይመልስም ያሉ ሼኹ ሰላም ተሚያ رحمه الله واقم الصلاه لذكري ነው والله የሚለው እኔ ለማስታወሲው ማስታወስ ሲኖር ነው አለዚህ ካላስታወሰ ሰውየው ምን ያገባል فالمصلي مشغول فيها بذكر الله ومتنقل من قراءه كتاب الله الى ذكر الله بتسبيحه وتعظيمه وتميده وتكبيره እነዚህ የመሳሰሉ ነገሮች በማድረግ ያው ቢዚ ይሆናል ማለት ነው ሲነሳ ሲያጎነብስ ዝቅ ሲል ሲደፋ ስንት ስላለበት ሙሰሊ ሙስተግሪቅ ነው في اذكار الله منوعه ስለዚህ فالموفق من راقب قلبه واحضره ليفهم هذه الاصول الله የወፈቀው ሰው ማለት ቀልቡን የተቆጣጠረ ቀልቡን ወደ ሶላት ያመጣ ስብሰብ ያደረገ መሰረታዊ ነገሮችን አርካኖችን ዋጅቦችን ለማወቅ የሚናገረውን የሚቀራውን ዱዓ በደንብ ያስተዋለና ያሰነተነ ነው ማህሩም ማለት ደግሞ ከአጅር የተከለከለ ማለት ደግሞ من ادها بقلب غافل በዘነጋ ቀልብ የሚሰግድ ዋልፋዚን ጀውፋ አሉ ዑለማዎች ውስጥ ባዶ በሆነ ቃላት የሰገደ ሰው ነው አሉ ውስጥ ባዶ የሆነ ቃላት ምንድነው ምን እንዲያል ምን እንደቀራን ምን ማለት እንደ ሳናቀው የምንቀረው ማለት ነው ቀልባችን የለም ፋቲሃን ጨርሰናል እንኳን ልናስታውስ የለም ይሄ አልፋዙን ጀውፋ ይባላል وحركات سوريه خاليه من معانيها ያጎነብሳል ይነሳል በግንባሩ ይደፋል ሐረካቱ ይሄ የዒባዳ ሐረካት ነው ግን የለም ሰውየው ዋና ትርጉሙን ረስቶታል ተዋዱ መተናነስ መሆን ስቷል ይህ አይነቱ محرومات ይሄ ነው ሰግዶ እንዳልሰገደ قد افلح المؤمنون الذين هم في صلاتهم خاشعون የተባሉት ሩህ ያለው ሶላት የሰገዱ ሰዎች ናቸው ቃቸው የለሉ فويل للمصلين الذين هم عن صلاتهم ሳሁን ሌላው ነብዩ አለይሂ ሰላቱ ወሰለም እንዴት አድርገው እንዳስተማሩት ደግሞ የማስተማር ዘዴ ማለት ነው حسن تعليم النبي وحسن دعوته وارشاده እንዴት እንዳስተማሩት ሙአዊያ ኢብኑ ሐከም አሁን ሐዲስ ያወራልን ሌላ ቦ ሐዲስ ላይ ሲናገር ሰፋ አድርጎ ይናገራል ሙአዊያ ኢብኑ ሐከም ለም የተከለም ዓሊመን አውቋል ተናገረም በጅህልና ነው ወይንማ ተከለመ ጃሂለን ولذا لم يعنفوا ولم يوبخوا على على وقصت አልዘለፉት وانما علمه وارشده بحكمه ولين من ብለው ان هذه الصلاه مناجاه مع الله فلا يصلح فيها شيء من كلام الناس نالوت يا ባለፈው የቀራነው አራቢዩ ምንድን ያለው اللهم اغفر اغفر لي ومحمد ولا تغفر معنا احد ያለው እንግዲህ አስቆጥተውት ነው ሰዎቹ በደንብ እንደዚህ እንደ ነብያችን ቀሳገው ስላላስተማሩት ሽዳ ጥንክርና ጠንከር ባለ በጣም ለዘብ ባላለ ቃላት መናር ሰውየውን ወደ ወንጀል እንዲቀጥል ነው የሚያደርገው እንጂ እንዲመለስ አያደርግም ከፊራውን የባሰ አረመኔ ሰው የለም ነገር ግን ሙሳና ሃሩን ሲልካቸው አላህ Subhanahu Ta'ala ምንድን ያላቸው ወደ ሙሳ ወደ ፍራውን ሄዱ ብሎ فقل له قولا لينا ለዘብ ያለ ቃል ተናገሩት ነው ያለው ለይን ለዘብ ያለን ቃል ተናገሩ ነው እንጂ አንተ አረመኔ ያንተ ጌትነት ደግሞ ከት የመጣ ነው ዞር በል ማም ነገር አይደለም ቀስ አድርጎ ነው ያ አላህ እሺ በሉ ቀጥሎ وعن زيد بن أرقم رضي الله عنه أنه قال إن كنا لنتكلم في الصلاة على عهد رسول الله صلى الله عليه وسلم يكلم أحدنا صاحبه بحاجته حتى نزلت حافظوا على الصلوات والصلاة الوسطى وقوموا لله قانتين فأمرنا بالسكوت ونهينا عن الكلام متفق عليه واللفظ لمسلم جزاك الله خيرا ዘይድ ኢብኑ አርቀም ስራውን አላህ Subhanahu Wa Ta'ala ይውደድለትና انه قال እርሱ አለ ኢንኩና ይቺ ኢን የምትለው ኑኑን ኢን ሙኸፈፋ ትባላለች ኢን ሙኸፈፋና ኢን ሙሸደዳ የሚባለው ኢን ኢነ ነበረች ማለት ነው ግን አንዳንድ ጊዜ አረቦች ኢንኩና ብለው ይቀራሉ ኢነሁ ነበርን ኢነሁ الامر ወሸነ ጉዳዩ ኩና ነበር ለማለት አፍራሽ ምትሆን ኢን አለች ያቺ አፍራሿ እንዳትመስላችሁ ኢንኩና ነበርን ለነተከለሙ የምንናገር في الصلاه ሶላት ውስጥ የምናወራ ነበር እየሰገዱ ያወሩ ነበር ማለት ነው መቼ على عهد رسول الله صلى الله عليه وسلم ነብያችን ባሉበት ሰዓት እያወራ እንሰግድ ነበረ يكلم احدنا አንዳችን ያናግራል ሷበሁ ሌላውን ጓደኛውን ወሰደው አምጣ ይሉ ነበር ማለት ነው በሐጀቲ ማለት ያው ያለውን ሐጃቸው ጉዳያቸውን በማስፈጸም እናወራ ነበር እስከ መቼ ከየት ከመቼ እስከ መቼ hatta نزلت አየቱን في سوره بقره سوره بقره ውስጥ የምትገኘው አንቀጽ እስከምትወርድ حافظوا على الصلوات ሶላቶችን ጠብቃችሁ ስገዱ አለ አላህ ወሶላት ውስጧ ለየት ባለ መልኩ ደግሞ መካከለኛውን ሶላት አስርን አሉ የአስር ጉዳይ በጣም አሳሳቢ ነች ወቁሙ ሊላህ ለአላህ ቁሙ ቃኒቲን ማለት የፈራችሁ ናችሁ ወይም ሳኪቲን ተብሏል ቃኔቲን ቢማና ሳኪቲን ጸጥ ብላችሁ ማለት ያው የሰወረ እንዳታወሩ ነው እንጂ ቁርአንና ዚክሩ ያው እንዳለ ይታወቃል ቃኔ ያለውን ቃል መናገር ሳኪቲን ሳይል አላህ ቃኔቲን ማለቱ ራሱ ቁኑት ያው አላህን መፍራት የሚያስችል ነገርን እንደማለት ነው ቃኔት ሆናችሁ ቁሙ አቢድ ሆናችሁ ዛኪር ሆናችሁ አላህንም ለመፍራት የሚያስችል ነገር እየፈጸማችሁ ማለት ነው የሚያሳየው እንደው አልበቀራ ፈኡሚርና ታዘዝን ይህ አንቀጽ ሲመጣ ታዘዝን በምን ቢስኩት በዝምታ አሉባልታ እንዳታወሩ ሶላት ውስጥ ተብለን ማለት ማለት ነው እንጂ ቁርአን ይቀራሉ ወኑሂና ተከለከልን አንል ከላሚ ከላምና የሰዎችን ወደ ከማውራት ተከለከል ከሶላት ውጭ ከሶላት ጋር ተያያዥነት ካለው ቃል ውጭ ተከለከልን ማለት ነው ከላም ሙተፈቁን አለይ ወለፍዙ ለሙስሊም ከላም የሚለው እንግዲህ ብዙ ትርጉም ስላለው ነው ከላም الفقهاء ከላም النحات የሚባል የተለያየ ነገር አለው እዚህ ጋር ወኑሂና አን ከላም ስንል ቁርአኑ ራሱ ቁል ሁወላሁ አሐድ ከላም ነው በነህዮች ዘንድ ከር እሱንም ተከልክለናል ነገር እንዳያሲዝ አን ከላም الناس ከሱ ጋር ተያያዥነት የሌለውን የሰዎችን ወሬ ከማውራት ተከልክለናል ማለት ነው ቡኻሪ ሙስሊም ቃላቱ ቅንብሩ ግን የሙስሊም ነው እያለ ነው ሐሳቡ ሁሉም ላይ ያለ ነው ይሄ እንግዲህ የተነሰኸ ነው ሶላቱስ ማውራት ነበረ ተነስኾ ተሽሮ አሁን ላይ ግን ተከልክለናል ማለት ነው فأمر فأمروا بالسكوت ونهوا عن الكلام ይለናል በግልጽ ማለት ነው አሁን ላይ ቢሆን ማውራት የሚፈቀድ ነገር አለ አይደል አሁንም ቢሆን እንዳናወራ ተከክለናል አለ ጥቅል አነጋገር ነው ሰውየው ሱብሃንአላህ አሉት የሆነ ነገር ረሳን ሊሰማቸው አልቻለም ሱብሃንአላህ አሉት ሊሰማቸው አልቻለም አራ አንድ ስጁድ ረሳ ሄደሃል ብሎ ቢናገረው አንድ ሰው ሶላት ይበላሻል አይበላሽም ለምን ከሶላት ጋር ተያያዥነት ያለው ወሬ ወሬ አይባልም አሁን እዚህ ጋር ከላም ሲባል ከላሙ ሁሉ አይደለም ተከለከለው ከላም ናስ ነው ብያለሁኝ ከሰው ጋር ያለ ንግግር ነው እንጂ አምጣው ሰደው ነው እንጂ ከሶላት ጋር ተአሉቅ ያለው ከሆነ ይበላሽም ነው እርግጥ ይበላሻል የሚሉ ሐነፊዎች መዛብ አንዳንድ መዛቦች አሉ ሌላ ሰው ሲነግራችሁ እንዳትጀነጋገሩ ሷሂሁን ቀውል ነው የምነግራችሁ اجمع العلماء على بطلان صلاه من تكلم فيها عامدا አውቆ لغير مصلحتها له ለሶላቷ ጥቅም ሳይሆን ከዛ ውጭ ሆነ ወሬ ያወራ እንደገና ዓሊመን ቢተህሪም حرام መሆኑን እያወቀ ከሆነ ነው አለዛ ይርሐሙከላህ ያለውም ሳያውቅ ተናግሯል ሶላቱ አልተበላሸም ለሶላቱ ተያያዥነት ያለውና ለሶላቱ ገንቢ ነገር ከሆነ ሱጁድ ረስተሃል ሩኩ ረስተሃል ብሎ መናገር ከሶላቱ ጋር ታያጅነት ስላለው አይበላሽም ነው የምንለው ስለዚህ አውቆ የተናገረ ለሶላቱ ጥቅም ሳይሆን ሐራምነቱ እያወቀ የተናገረ ሰው ሶላቱ ይበላሻል ነው የረሳው ያላወቀው የተገደደው እንቅልፍ የወሰደው ሶላት ዝኮ ገብቶ እንቅልፍ ይመጣ ሰው አለ አንዳንድ ጊዜ ዱዓርኩ ይራገም ይችላል ይችላል ወሙሐዚሩ ዶሪሪ አለ እየሰገርን እያለ አንድ አይነት ስውር መጣና ፊታችን ጉልጓድ አለ ሊገባ ስለያየ ነው እኛ ሶላት ውስጥ ያለ ነው ምን እንበል ቁም ነው ነው ለፊት ጉልጓድ አለ ቁም ነው ነው ወይ ሙተከሊም መስላህ ለሶላቱ ሲልም የተናገረ ሰው ምን ይሁን የሚለው ላይ ግን خلاف አላቸው የረሳ ያላወቀ የተገደደ የተኛ አይነ ስውርን የሚያስጠነቅቅ ለሶላቱ ጥቅም ብሎ የሚናገር ሰው ላይ خلاف አላቸው ዑለሞቹ አለ ሐነፊያዎችና ሐናቢላዎች ሶላቱ ይበላሻል አሉ ይሄው ይሄ ሐዲስ እየከለከለ ነውና የተከለከለው ከሰራ ይበላሻ ሲል ነው በፊት ያፈሩ ነበር አሁን ላይ ተከለከል ያኩና ንሰሊሙ አለይከ ፊ ሰላቲ ፈተሩዱ አለና ሰላም አለይኩም ስንል ወአለይኩም ሰላም ትሉ ነበር በፊት አሁን ግን ምን ነው ስላቸው إن في الصلاة لشغلا ብለው ሶላት እኮ busy የሚያደርግ ነገር ስላለ ማውራት ላይ ሰወረ ተከለ አይሆንም ብለው ተናገሩ ተብሏልና አቡፋና ሐናቢላዎች ያው ሶላት ይበላሻል አሉ ኢማሙ ማሊክና ኢማሙ ሻፊዒ የመሳሰሉ ደግሞ ሶላቱ የተናገሩ ሶላት ይበቃል አሉ ሶላቱ የተናገረበት ሶላት ይበቃል ጃሂል ሆኖ ረስቶ ከሆነ ወይም ደግሞ ሶላቱን የጨረሰ መሰለውና ተናገረ خطأ ይባላል ወይ ደግሞ አሰላመተ አንዳንድ ጊዜ ሆትረካ ላይ ጨረሰ መስል እናሰላምታለን ተዝ ሲለ ገና ይቀረናል እንቆም እንቆማለን ዝም በዛው ፈሰለሙ ተከለመ ሰዋውን ካነ ከላም ፍሻን ይሰላ አዎ እንደውም ያስ እናሰላምትና ወራችን ቀጥላለን ከዛ በኋላ ወሬ ካወራ በኋላ ትርፍ ወሬ ማለት ነው ትዝ ይለንና እንደገና እንመለሳለን ወደ ሶላቱ ሰይድ ሰው ያመጣል እንጂ ሶላቱ አይበላሽም ነው እነዚህ እያሉ ያሉት فإن الصلاة عندهما تامة يبنى آخرها على أولها وهذا القول رواه عن الإمام أحمد واختارها شيخ الإسلام تيمية وكثير من المحققين وأدلتهم የሚቀጥለው ሐዲስ አለ ሶላት ጨርሻለሁ ብሎ ወጥቶ ወይም ወጣ ወሬ ከቀጠለ ከቀጠለች በኋላ ሶላት እንዳላለቀ ተገነዘበ ተገነዘበች እ እግሩ ሰብሰባ ወደ ሶላት ገብቶ የቀረውን አምጥቶ መጨረሻ ላይ ሰጅደ ሰው መውረድ ነው እንጂ ሶላቱ ይበቃል ለዚህ ማስረጃው ነብያችን አለይሂ ሰላቱ ሰላም አንድ ጊዜ ሁለት ረካ ያሰላምተው የሶላት መንገቱ ነው ነብያችን ነው ወይስ አጠረ እንበል ወይስ ረስተው ነው ስላቸው አልታጠረ ምን የማረሳውም ማለት ባረክ ከሁለት አንድማ ቆኖ አላላቸው ከዛ ወደና አቡበክር ዞሩና ዙሌዴን የሚናገረው ነገር ትክክል ነው እንዴ አሏቸው አዎ አዎ ያሉት እንደውም በመጥቀስ ለምን ፈርተው ላለመናገር ሶላት እንዳላለቀ ስለሚያውቁ ራሳቸው በመነገር ነው አዎን ያሉት ከዛ ነብዩ አለይሂ ሰላም እግራቸውን ሰብሰብ ባጉ ወደ ሷቱ ገቡና ሁለት ረካ መጡ እንደገና ከዛ ሰየሰ ወረዱ አሰላመቱ አላህ ዘቦታ ያስረሳቸው ኡመቶቻቸው ሲረሱ ምን ማድረግ እንዳለባቸው ለማስተማር ተፈልጎ ነው አሉ ዑለማዎች ስለዚህ ከሶላትና ከሶላት ጋር ተያያዥነት የሌለው ወሬ ያበላሻል የምንለው ረስቶ ባለማወቅ ከሆነ ነው ሳይረሳና አውቆ ከሆነ ነው ሳያቅና ረስቶ ከሆነ አይበላሽም ነው ቀጥሉ አንድ ሐዲስ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم التسبيح للرجال والتسفيق للنساء متفق عليه زاد مسلم في الصلاة جزاك الله خيرا وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتኛ የሚቀጥለውን ተናገሩ التسبيح للرجال التسبيح ሶላት ውስጥ እያለን የሶላት መሳሳት ከተፈጠረ መፍትሄ አለው መፍትሄው ግን የወንዱና የሴቱ ይለያያል ስለዚህ አተስቢሁ ለሪጃል ሱብሃንአላህ በማለት ድምጽ በማስተጋባት ሰውየው የረሳውን ነገር እንዲያስታውስ ማድረጉ ለወንዶቹ ነው አለ ለወንዶቹ ማለት ተከታይ ወንዱ ኢማማቸውን አሰጋጃቸውን ሲያስታውሱ በሱብሃንአላህ ይሁን ነው ወተሲቁ ጭብጫቦ ደግሞ ለንሳይ ለሴት ነው ጭብጫቦ ያው አጨባጨቡ ይለያል የሙዚቃ ወይም ደግሞ የሰርግ ጭብጫቦ እንዳይመስላችሁ የቀኝ እጃችንን ውጭ የውጭ መዳፍ የመዳፋችን ውጭን ማለት ነው እግራጃችን ግቢ ላይ እንመታዋለን ልታችኋል ግራጃችሁን ቀኝ እጃችሁ ላይ አስቀምጡት ነው እንዲገባቸው ሶላ ስንቆም እጃችን እንደከበምንዘው ተቃራኒ ማለት ነው እንደዛ ጎንግ መምታት እንደዚህ ጭብጫቦ ማት ይሄ ነው ብለው ተስቅ የሚባል ይሄ ነው ወተስቁ ለንሳይ ለሴት ነው ማለት ሴቷ ተከታይ ሆና አሰጋጁ ወንድም ይሁን ሴትም ትሁን ከተሳሳተች ከረሳች በማጨብጨብ ምልክት መስጠት አለባት እንጂ ድምጿን ማሰማት የለባትም ተስቢሁስ መቼ ነው ተስቁስ መቼ ነው ለሚለው ዛደ ሙስሊሙ ፊ ሶላቲ ሶላት ውስጥ ነው ሶላት ውስጥ ነው አሉ ይሄ ሐዲስ አሁን ሰበብ ንዙል አለው አነጋገሩ ራሱ ሰበብ ንዙል እንዳለው ያሳያል ነብያችን አለይሂ ሰላቱ ወሰለም አሰገዱና ሲያሰግዱ አሰግደው እንደዞሩ قال ما لي رايتكم اكثرتم እንትናቸው እንጂ ይቅርታ አቡበከር ሊያሰግዱ እንደቆሙ ነብያችን አለይሂ ሰላም ታመው ነበር እንደቆሙ ነብያችን ተሻላቸውና መጡ ያው በቂ በበኩ ስለሆነ ምህራባቸው ሲመጡ ሲያዋቸው ተስፊቅ አደረጉ ወንዶቹ አጨበጨቡ አቡበከር ላይ ማለት ነው አንዳንድ ሰው የሆነ ግል ይናገር ሲል የሆነ ትልቅ እንግዳ ሲመጣ ለማስቆም እንደሚሞከረው ነገር ማለት ነው አሁንም እነዚህ ሱሐቦች ነብዩ ሲመጡ ሲያዋቸው በአያት እንግዲህ እንደው ነብዩ አለይሂ ሰላም ባሉበት ሰዓት ነብያችን ያሰገደ ሱሐቢ አንድ ሱሐቢ ብቻ ነው ማን ይመስላችኋል አንድ ሱሐቢ ያሰገዳቸው ይባላል ያ ምንድነው የሆነ ሽምግልና ሄደው ቆዩና በጣም ሲቆዩ እሱ አሰግተው ላሰግድ እንደገባ እሳቸው መጥተው ተከተሉት ይባላል አብዱራህማን ኢብኑ አውፍ አህሰንቲ አዎ ስለዚህ አቡበክር ያሰግዱ ሲመጡ እሳቸው ተከታይ ሆኖ የፈለጉት ነብያችን አለይሂ ሰላም ሰው ግን አጨበጨበ አቡበክር ደግሞ ሶላት ውስጥ ከገቡ እንደኛ እንዳይመስላችሁ ጭልጥ ነው የሚሉት እዛ አካባቢ የሉም ዩናጅ እንደውም እያለቀሱ ማለት ነው ጫጫታው ሲበዛባቸው ትንሽ ሰርቀው ለማየት ሞከሩ ማለት ነው ፊታችን አዞሩም ሰረቃጎ ሲመለከቱ ነብያችን መተዋል ፈረጃ ቀህቀራ ወደ ኋላ መለሳሉ ከዛ ነብዩ አለይሂ ሰላም አሰገዱ ይላል ከዚያ በኋላ እንዳለቀ ሶላቱ ማ ፈለመን ሰረፈ እንደጨረሱ ቃለ ማሊ ረአይቱኩም አክሰርቱም ተስፊቀ ምንድነው እንደዛ ስትጭ ጭብጫው ስታበዙ የነበረው ለምንድነው እንደዛ ሆናችሁ ማያችሁ አሉ መና በሁሸው في صلاتي فليسب ነብያችን ሸይህን የሚሉ አቡበክር ነው የመሳቸው መና በሁሸውን አንዳች ነገር ያጋጠመው ሰው መን አሷበሁ ማለት መና በሁ ማለት في صلاتي صلاه ውስጥ እየሰገደ فليسبح سبحان الله ነው ማለት ያለበት انما التسبيح للرجال والتصفيق للنساء ብለው እንግዲህ በዚህ ነው የተናገሩት ይናበሁን ሸው في صلاتهن وذلك አስተሩ ለሁን ድምጻቸውን ከማጉላት በጭብጫቡ መግለጻቸው አስተር ይሆናል ለነሱ ያው ሰወር እንዲሉ ያደርጋቸዋል ማለት ነው ይሄ ሁሉ ለምንድን ነው ابعاد للصلاه عما ليس منها من الاقوال لانها موضع مناجاه مع الله تعالى فلما دعت الحاجه الى الكلام شرع ما هو من جنس ما شرع فيها وهو التسبيح እንግዲህ ሶላት ውስጥ ማውራት አይቻልም ከአላህ ጋር መመሳጠርን ያስገልላልና ያጓድላልና አሉ ደግሞ አማራጭ የሌለው መወራት ያለበት ወሬ ከሆነና ሶላቱ ጋር ተያያዥነት ያለው ከሆነ ደግሞ በሱብሃንአላህ ሶላቱ በሚፈቀደው ነገር ማስተካከል ታዘዝን ማለት ነው ስለዚህ ሶላቱ ችግር ያጋጠመው ሰው ይሄን ዘዴ መጠቀም አለበት ወንድ ከሆነ ያጨብጭብ ማን ነው ሱብሃንአላህ ይበል ሴት ከሆነች ታጨብጭብ የሚለውን ዛሂርን ይዘው ሂደዋል ነው ፊ የምትለው ያው ሶላት እንደሆነ ያሳያል ነው ጭብጫቦ በመሰረቱ ውጭም አይፈቀድም የሚባለው ውጭም ቢሆን አይፈቀድም ለሴቶች ሰርግ ላይ ምናምን ላይ ካልሆነ በቀር ተብሏል የኛ ዑለማ ተብዮች እየጨፈሩብን ነው እንጂ በጭብጫቦ አይፈቀድም የተባለ ነው طيب ان شاء الله ያው አንዳንድ ጊዜ ሸርህ በዛ አረጋለሁኝ ሸርህ ማበዛው ምናልባት ፊቅህ ስለሆነ መታወቅ ያለባቸው ነገሮች እንዲታወቁ ብዬ ነው መጀመሪያ ቃል በቃል ተርጉም ያለሁኝ ቃል በቃል ለሚይዘው ሰው መጀመሪያ ላይ ተረጎማል ከዛ በኋላ ማብራሪያው ፊቅህ ነውና ነው ሐዲስ ዛሂሩን ብቻ የቀራ ሰው ዓሊም ሊሆን አይችልም ይሄ ሐዲስ ምን ያስረዳል ይሄ ሐዲስ ምን ያስይዛል ይሄ ሐዲስስ እንደዚህ አለ ሌላ ቦታ እንዲህ ያለ ሐዲስ አለ የሚቃረን ያን ያን ተገናስማማው የሚለው ካልተ አብሮ ካልሄደ ሐዲስ ቀራን ማለት አንችልም አንድ ቦታ ላይ የሌሉ ሐዲሶችንም እያመጡ እያጋጩ እያስማሙ ወይ ዶይፍ ከሆነ ዶይፍነቱን ገልጸው ሶይ ከሆነ ደግሞ እያስማሙ መቀጠል ስላለበት ነው ይበዛል ካላችሁ ቀንሳለሁ ከሸሩ ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته تعالى لزارو الزوغاي بقانال